ታዳሚዎቻችን እንግዲህ የሰላማዊ ትግል እንዲሳካ ግባቶቹ እንዳይደናቀፍ ደግሞ ሊደረግ የሚገባው ጥንቃቄ በሚል ርዕስ አቡ መላይካ የራዲዮ ነጃሺ ባልደረባና ዋና አዘጋጅ በዚህ ርዕስ ላይ የሚያቀርበውን ዝግጅት እያዳመጥን ነው የተወሰነ gap በመፍጠር ጥያቄዎቻችሁን ለማስተናገድ ክፍተቱን ፈጥሯል ጉዞው ረጅም ነው፣ ጉዞው ረጅም ነው፣ አስቸጋሪ መንገድ ትዕግስት ሚያሳጣ በጽናት ለመንጎድ አልጋ በአልጋ አይደል የሚመች የሚደላ አስቸኳይ እንዲሆን እናስብ ጠቅላላ። well በንግግርህ መሀል በጣም strike ያደረገኝ አንድ point አይቼ ነበርና ይኸው ምንድነው እንደ ለምሳሌ በአሜሪካ civil rights movement በነበረበት ሰዓት ፕሮግረሲቭ የሆኑ ነጮች የ civil right movement ኡን እንደተቀላቀሉትና ለዛ ትግል አስተዋጽኦ እንዳደረጉት የሚል ነገር ጠቅሰ ነበርና በእርግጥም በዛ movement ላይ የተለያዩ ነጮች ፕሮግረሲቭ የሆኑ ሰዎች ከሞራል እና ከ principle አንጻር መተቀላቀሉት የሚታወቅ ነገር ነው። ከዛ ጋር ምንም string attached አይደለም። ፒውርሊ ሂዩማኒቴሪያን በሆነ መልኩ የነበረ ሁኔታ ነውና ወደ ኢትዮጵያ ሙስሊሞች በተለይም አሁን በቅርብ ጊዜ የምናየው ካለፉት ሶስት ዓመታት የነበሩ የኢትዮጵያ ሙስሊሞች ሰላማዊ ትግል ጋራ ተያይዞ የሚነሱ ነጥቦች ነበሩ። ለምሳሌ ትግሉ ወደ ተጀመረበት አንድ ዓመት አንድ ዓመት ከምናምን ገደማ ላይ ትግሉን ሁሉም ሰው ጎን ሆኖ ሲመለከተው የነበረበት ሁኔታ ነበርና ዛሬም ድረስ ያሉ ፕሮግረሲቭ የሆኑ ሰዎች ቁጥር ያን ያህል የጎላ አይደለም። ለትግሉ ማስተዋጽኦ እያደረጉ ያሉት የሚባለው ያን ያህል የጎላ አይደለም። በእርግጥ የተወሰኑ አክቲቪስቶች እና ፕሮግረሲቭ የሆኑ individuals የተለያዩ ጽሁፎችን በተለያዩ ሚዲያዎች ላይ እና በተለያዩ መድረኮች ላይ የታዩበት ሁኔታ አለ እና ይሄ ያለመተማመን ወይንስ እንዴት ነው ከሀገራችን ካለው context አንጻር የዚህ ችግር ምንጩ ምንድነው ብለህ ታስባለህ? እስቲ ዛሬ ምናልባት brief እንድታደርገን ፈልገኝ ነበር። ያው እንግዲህ ማለት ያው የኔን የግሌን አስተያየት ነው የምሰጠው በዛ ላይ የተለያየ አይነት አመለካከት ሊኖር ይችላል ሌላም ሰው አስተያየት ሊሰጥበት ይችላል እንደተባለው በኢትዮጵያ ሁኔታ ስንመለከት really ይሄ progressive የሆነው ክፍል የት ነው ያለው ብሎ መጠየቅ ጥሩ ነው ምክንያቱም አሁን ለምሳሌ ማለት ወደ progressive progressive ነት በምንድነው ራሱን የሚገልጸው ብለን ብንመለከት progressive መሆን ማለት ምንድነው አላለም በሰው እኩልነት ማመን የራስን መብት ሲጠይቁ የሌላን መብት ማክበር ሌሎች ሲጨቆኑ ለሌሎች ጭቆና አላለም ጥብቅና መቆም አለመጨቆን ጭቆናንም አለመቀበል እንደዚህ እንደዚህ አይነት ቫልዩዎች ናቸው እንግዲህ አንድን እንትን progressive የሚያደርጉት እና በዛ አንጻር ስንመለከት በኢትዮጵያ በኩል ያለው ሁኔታ በጣም ከዚህ ከዚህ አሁን ከምንለው ነገር ትንሽ ወጣ ያለ ሆኖ የምናገኛቸው ነገሮች አሉ። እንግዲህ generalize ለማድረግ በጣም አስቸጋሪ ነው። ነገር ግን እንግዲህ ብዙ ጊዜ አሁን የ progressive የምንለው አካል more intellectual የሆነ አካል ነው። የፕሮግሬሲቭ የምንለው አካል ብዙ ጊዜ እንግዲህ አሁን ሚዲያ ውስጥ የሚገኝ ነው ሚዲያ ውስጥ ራሱን የሚያሰማ ነው ሚዲያዎችንም አላለም እንትን የሚያደርገው እና ብዙ ጊዜ አሁን የተለያዩ በተለያዩ issue ዎች ላይ discourse ኦችን የሚያመነጭ ነው ያክፍል እና እንግዲህ የኢትዮጵያ ይሄ progressive ወይንም ኢንቴሌክቹዋል ኤሊቲም በለው ምክንያቱም progressive ለማለት በጣም አስቸጋሪ ስለሆነ ነው በኔ በኩል በኔ አመለካከት ግን ይሄ አሁን ኢንተሌክቹዋል ኤሊቱን እንመልከት እንግዲህ እሱ ነው አሁን ይሄ progressive የሚባለው እንትን የሚወጣው ከዚህ elite ውስጥ ነው የሚወጣው ብዙ ጊዜ ስለዚህ ይሄንን elite ስንመለከተው really ምን ያህል progressive ነው ብለን ስናይ በጣም ጥያቄ የሚያስነሱ ነገሮች አሉ ጥያቄ የሚያስነሱት ለምንድን ነው? ለምሳሌ አንዳንድ ምልክቶች ምልክቶች ልሰጣችሁ ይችላሉ። እንደ ምሳሌ ላቀርብ። ለምሳሌ አንድ ጊዜ አንድ ሳሙኤል ፈረንጅ የሚባል ነው እንግዲህ እሱ አሁን እንደዚህ በጣም የሚነገር ጋዜጠኛ ነገር ነው መሰለኝ ስሙ ሳሰሙት አትቀሩ እና አሁን እሱ ምንድን ያለው ምን ሙስሊሞች ማን ነው አክሱም ላይ መስጂድ ልስራ ማለታቸው ይሄማ እንደ ጸብ ያለሽ በዳቦ ነው አለ እንግዲህ <laughs> አሁን ማሰብ ያለብን እንግዲህ ይሄ ኢንተሌክቹዋል ማለት ይሄ progressive የሆነው አካል ከሚወጣበት ኢንተሌክቹዋል ግሩፕ የሚቆጠር ሰው ነው ይዙ እና ምለው ይሄ ሰውዬ መናገሩ አይደለም ዋናው ነገር OK ተናገረ እሱ በቃ conservative ነው ልንል እንችል ነበር ነገር ግን እሱን በመቃወም ግን ማንም የተናገረ ሰው የለው <laughs> እና silent ማለት consent ነው ምክንያቱም አለበለዚያ ይሄ በጣም መሰረታዊ የሆነ ነገር ነው ስለዚህ አንድ progressive የሆነ ኢንተሌክቹዋል የሆነ ክፍል እንደዚህ አይነት ሀሳቦችን directly challenge ማድረግ አለበት ያንን ነገር challenge ካላደረገ consent አድርጓል ማለት እና ስንመለከት ከዚህ በፊት እና አለም ዘላለም ምናም የሚባሉ የጻፉት በጣም በጣም በጣም የሚያሳፍሩ ጽሁፎች እና እነዛ ጽሁፎች እንኳን challenge ለማድረግ የተነሱ አንዳንድ ሙስሊሞች እንጂ ሌላው ይሄ intellectual ኡ ራሱ እንግዲህ አሁን progressive የምንለው ራሱ ከራሱ ጥቅም አይደለም የሚነሳው በአጠቃላይ ከሰብአዊ ወይንም ከሰው ልጆች ጥቅም ይሄ የሰው ልጆች መብት የሰው ልጆች ምናምን የሚለውን ነገር ነው ይሄ ወደ ራሱ ሳይጠጋ ማለት ወደ ራሱ ከተጠጋ ሁሉም ሰው እንትን ሊል ይችላል ነገር ግን ያንን የተለየ የሚያደርገው ምንድነው የራሱን ጥቅም አይደለም ወይንም የራሱን ብሄር ወይንም የራሱን ሃይማኖት ወይንም የራሱን በአጠቃላይ የሰው ልጆችን ከነዚህ ከነዚህ እንትኖች identity ዎች ራሱን ነፃ አድርጎ neutral አድርጎ ከአላለም ኢንተሌክቹዋል የሚባለው ለዚህ ነው ምክንያቱም neutral ሆኖ ማሰብ ይችላል ማለት ነውና በዛ ነገር ስንመለከት ኢትዮጵያ ውስጥ ያለው ሁኔታ በጣም አጠያያቂ ሁኔታ ነው። ኢንተሌክቹዋሊዝም የኢንተሌክቹዋል ኢንቴግሪቲ በጣም ችግር አለበት። እንዳያችሁት ነው ብዙ የኢትዮጵያ ታሪክም ሊዛነፍ የቻለው ስለ ኢትዮጵያ ኢትዮጵያ ማንነት ኢትዮጵያ ማለት ምን ማለት ነው ማለት ምን ማለት ነው የሌላው ህብረተሰብ ላይ ይሄ ሁሉ ነገሮች የሰሯቸው እነዚህ ምሁራኖች ናቸው እና የሰሩትን ውጤት ስንመለከተው ከውጤቱ የምንደርስበት conclusion ምንድነው progressive እንዳልሆኑ ነው ብዙዎቹ ማለት ነው እና ግምት በዛ በኩል ብዙ ችግር አለ ግን ለዛ ችግር ደግሞ እኛም contribute ያደረግንበት መንገድ አለ ምክንያቱም እንደዛ አይነት ነገሮችን challenge አላደረግናቸው of course ያለን የኢንተሌክቹዋል ካፓሲቲ በጣም limited ስለሆነ ሊሆን ይችላል ያ እንዳለ ሆኖ ግን በእኛ በኩል መሰራት ያለበት ስራ አልተሰራም በፊትም ቢሆን የሙስሊም ኢንተሌክቹዋሎች ያው በብዙ በብዛት በሌላው ክፍል dominate ስለሆኑ ደፍረው ለመውጣት ያልቻሉበት ሁኔታ ነው የነበረው አሁንም ቢሆን በተወሰነ መልኩ ያው አንዳንድ ጊዜ ድምጻቸውን እያሰሙ ነው ያሉት ነገር ግን craftful በሆነ powerful በሆነ መንገድ ለምሳሌ ጆሃር መሐመድ ያደርግ እንደነበረው ማለት ነው powerful ሆኖ በጣም articulate ማድረግ አድርጎ አላለም አቋሙን አላለም explicitly እና አላለ በደንብ አስምሮ የሚናገር ኢንተሌክቹዋል ክፍል ገና develop አላደረግንም እና እንደዛ አይነት አለማድረጋችንም በእኛም በኩል ለዛ ኃላፊነት መውሰድ ይኖርብናል ማለት ነው እና ኢትዮጵያን በተመለከተ ይሄ progressive ክፍል በጣም ትንሽ ነው encourage መሆን አለበት ያ ደግሞ encourage እንዲሆን የኛ ሚና ከፍተኛ ነው ምክንያቱም እኛ በዛ ነገር መናገር ሲጀምር በየቦታው አሉ የሉም ማለት አይደለም ግን ተደብቀዋል ምክንያቱም እነዛ መድረክ ላይ በሚወጡበት ጊዜ አንደኛ መድረኩ ራሱ አያስተናግዳቸውም አይታችሁታል አሁን በየ በዚህ በኢንተርኔት ላይ ያሉ ሚዲያዎችን አይታችኋቸው እንደሆነ ኤክስትሪምሊ ኮንሰርቫቲቭ ናቸው extremely አነ ኢትዮ ሚዲያ ምንም ካልተገደዱ በስተቀር በሙስሊሙ ጉዳይ ላይ ምንም ነገር ለማውጣት ፈቃደኞች አይደሉ። ሁሉ ነገር በግዴታ ነው even አሁን የሙስሊሙን ትግል ትንሽ ትንሽ መዘገብ የጀመሩት ነገሩ በጣም powerful ስለሆነና ሌሎች ሚዲያዎችም እነ ቮይስ ኦፍ አሜሪካ ምናምንም አንድ ሰው ስለተረባረቡበት የግድ ያወጡት ነው እንጂ እኛ ራሳችን ብዙ ጊዜ article አውጥተን በተለያዩ ጉዳዮች ላይ የሙስሊም የሆኑ issue ዎች ሲጻፉ እነሱን challenge የሚያደርጉት እዚህ ለማስተናገድ ብዙ ፈቃደኝነት ያላሳዩበት ሁኔታ አለና ሚዲያዎቹም ቢሆን እንደዛ አይነት ችግር ስላላቸው እነዛ ሰዎች progressive የሆኑት ደፍረው ለመውጣት የሚችሉበት በአንድ በኩል ሚዲያ ሁለተኛ መድረክ ማለት ነው ሁለተኛ ነገር ደግሞ support የሚያደርጋቸው ይፈልጋሉ ስለዚህ በእኛ በኩልም ብዙ መሰራት ያለበት ስራ አለ ነው የኔ ግምት እንግዲህ እንደሱ ነው። ጥሩ ቴንክ ያው መላይካ በድጋሚ እኔ ያቀረብከውን ንግግር በደንብ ተመስጦ ነው ያዳመጥኩትና really ብዙ ብዙ በጣም ሊታሰብባቸው የሚገቡ ነገሮችን አንስተሃል። ከዛ ውስጥ በአጠቃላይ ይህን ነገር ወደ ሀገራችን ነባራዊ ሁኔታ እንውሰደው እና በሀገራችን ላይ ስናየው የተቃዋሚዎች በተለይ በነገራችን ላይ lobby ው ላይ ተቃዋሚ የሰላማዊ ትግል የሚባል የለም የሚል challenge መጥቷል። በኋላ address ታደርገዋለ። ምክንያቱም ማንኛውም ሰው መንግስትን የሚያስተዳድረውን የሚቃወም ከሆነ አመፀኛ እንጂ ሰላማዊ ትግል ታጋይ ተብሎ ሊባል አይገባም የሚል ተጽፏል። እንዲሁም ደግሞ እኔ ላቀርብ የምፈልገው ጥያቄ በተለይ በሁለተኛ ነጥብ ላይ እና በሶስተኛ ያነሳኸው ህዝብን ማሳተፍ የሚለውና ከሱ ጋር የተያያዘው ከተለያዩ ክፍሎቹ ከተለያዩ የህዝቡ ፓርቶች ህዝብን በማስ ማሳተፍ ለአንድ ሰላማዊ ትግል በጣም መሰረት መሆኑን ያስቀመጥክበት መንገድ እጅግ በጣም የማረከኝ መንገድ ነው እና ይህንንም <clears throat> ከዚህ በፊት እኔ ራሴ ያጋጠመኝ ሁኔታ አለ በአንድ ወቅት አንድ የተቃዋሚ ፓርቲ ህዝብ ግንኙነት ኃላፊ የጠየቁበት ሁኔታ ነበር አንድ ቦታ ላይ ለምንድን ነው ተቃዋሚ ፓርቲ ሆናችሁ ኢትዮጵያ ውስጥ ሆናችሁ ሰራዊት ትግልን እየታገላችሁ በመካከላችሁ ህዝብ የለም ምክንያቱም የድርጅቱ ፕሬዝዳንት ከዛ በፊት አባላችሁ ስንት ነው ሲባሉ የተናገሩት አባል ያንን አልገልጸውም ድርጅቱንም አባላቱንም ቁጥር አልገልጸውም ሲገልጹ በጣም በጣም የሚገርም አናሳ ቁጥር ነው የተገለጸው እና በደንብ ጠንካራና ጥሩ ሊባል የሚችል አይነት ድርጅት ነው እንግዲህ እና ሰላማዊ ትግል ያለ ህዝብ እንዴት አድርጎ ሊታይ ይችላል የሚለውን ነገር የሚያሳይ ነውና ለዚሁ ድርጅት የህዝብ ግንኙነት ኃላፊ የጠየኳቸው ጥያቄ ይሄ ነበር እናንተ በዙ መካከል ሆናችሁ ህዝብ መያዝ ያልቻላችሁ ስለምንድን ነው ድምጻችን ይሰማ በማይታይበት አይነት ሁኔታ ውስጥ ሆኖ እስካሁን ድረስ ጠንካራ የሆነ እንቅስቃሴ ማድረግ የቻለው ጠንካራ መሪዎች ስላሉት ጠንካራ ነገሮች አላማ ስላለው ብቻ ይመስላችኋል? ጠንካራ ብዙ የሆነ ህዝብ ስለያዘውና ቁጭ በል ብሎ በሚልበት ጊዜ የሚቀመጥ ተነስተ ብሎ በሚባልበት ጊዜ የሚነሳን mass ህዝብ ስለያዘ አይደለም ወይ የሚል challenge ነበር ያቀረብኩላቸው እና አግባብ ነው፣ ትክክል ነው፣ በዚህ ጉዳይ ላይ እኛም እየሰራን ነው የሚል ያለ መልስ ነው የሰጡት እና ሰላማዊ ትግል ዋጋው ከፍተኛ ነው እንደተባለው ቅድም አንተም እንደገለጽከው እንደው ቀኝን ሲመጡ ግራንስ አይነት ነገር ነው የሆነው እና እየተገደልክም ምንም እያልክም ሰላማዊ ትግልህን የምትቀጥልበት ሁኔታ ነው ያለው። ታዲያ ይሄ እንደዚህ አይነት risk እና እንደዚህ አይነት ኃይለኛ የሆነ እያንዳንዱ ለአደጋ የሚያጋልጥ እንቅስቃሴ ላይ እንዴት ነው ህዝብን የማሳተፍ ስራ ስላልተሰራ የሆነው ኢትዮጵያ ውስጥ ያለው የፖለቲካ ድርጅቶቻችን ሰላማዊ ትግል እንደዚህ ብዙም ሊንቀሳቀስ ያልቻለው ለዛ ይሆን ወይ የሚል ጥያቄ በድጋሚ ያሳድሩ። ለምሳሌ ኢህአደግን በምንወስድበት ጊዜ ያንንም ያቀረብኩት ነው። መሳሪያ ይዟል፣ ስልጣን ይዟል፣ ገንዘብ ይዟል፣ መዋቅሮቹን በሙሉ ተቆጣጥሯል። ያም ሆኖ ግን ህዝቡን በአምስት ለአንድ በምናምን በምናምን እያለ ህዝቡ ከጎኑ እንዲሆን አስገድዶም ቢሆን እየጠፈረ ነው። ይሄ ማለት ማለት ነው የፈለገ እንትን ቢኖር ህዝቡ በቁጥጥር ስር ራስ ጋር ካልሆነ በስተቀር ብቻህን ያለው መሳሪያ ምንም ብለህ ቢሆን ያለ ህዝብ ብዙ ልትሄድ እንደማትችል የተረዳ ይመስላልና በዚህ ረገድ ያደግ የተሻለ ሜዳ ላይ ጫወተ ነው ብለህ ትላለህ? እስቲ ይሄንን ነገር እንዴት ታየዋለህ ከሰላማዊ ትግል አንጻር? አድካሚ ነው፣ ደገት ነው፣ ተራራ ሜዳ፣ ቁልቁለት ነው፣ ሸንተረር ነው፣ ጋራ ቁጥቋጥ የበዛበት ሾ የሞላበት እግርሚያ ደሙ ጋሬታ እንቅፋት አዳላት የሆነ ከመሬት የሚያፈርት ጥንቃቄ የሚሻ ማሰብ ሳናቋርጥ ጥያቄዎቹ ግን እንደዚህ በቀላሉ የሚያጥሩ ነገሮች በተለይ የኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች ለምንድነው ሰውን ሞቢላይዝ ማድረግ ያልቻሉት የሚለው ነገር ምክንያቱም ሁላችንም እንደምናውቀው ኢትዮጵያ ውስጥ ህዝቡ ኃይለኛ የሆነ ግሪቪያንስ አለው መንግስት ላይ ኃይለኛ የሆነ ግሪቪያንስ አለው ኃይለኛ የሆነ ተቃውሞ አለው ያንን ደግሞ ተቃውሞ አሳይቷል ባለፈው ጊዜ ትንሽ እንደው ከፈት ያለ ምርጫ የደረገ ጊዜ ድምጽ በመስጠት አሳይቷል እና ከዛ በኋላ የተቀየረ ነገር የለም መንግስት መንግስት ላይ ወይንም መንግስት ላይ ባለው አመለካከት የተቀየረ ነገር የለም የተቀየረ ነገር ቢኖር በተቃዋሚዎች ላይ ያለው አመለካከት የተቀየረ እና እዚህ ላይ የምንረዳው ነገር ምንድነው የተቃዋሚ ኃይሎች ህዝቡን mobilize ማድረግ አልቻሉ ለምንድን ያልቻሉት የሚለውን ነገር ነው እንግዲህ መመልከት ያለበት እና ይህንን ነገር እስኪ ምለው ከሌሎቹ ጋር እናወዳድር ለምሳሌ አሁን የህንድን ሰላማዊ ትግል ብንመለከት መሪዎቹ ጋንዲ እንጃ ስንት ጊዜ የታሰረው ማአት ጊዜ የታሰረው እንደውም ሲያስሩት እንደውም እንግሊዝ ለኛ ልታደርግልን የምትችለው ትልቅ ውለታ በአሁኑ ሰዓት ቢኖር እኔን ማሰር ምን ነበር እነሱ ስለ ቤት ያን ያህል እንትና አያደርጉት እና ማለት እንዴት ነው እነዚህ ሰዎች ለዚህ ለያዙት ትግል መስዋዕትነት የመጨረሻውን መስዋዕትነት ለመክፈል ዝግጁ መሆናቸውን በቃ አሳይተውታል ለህዝቡ እና ህዝቡ በነዛ ላይ ሙሉ የሆነ confidence አለው ማለት እነዚህ ሰዎች የተወሰነ ነገር ሲያገኙ በኋላ ጥለውኝ ይሄዳሉ ወይንም ያሳልፉኝ ይሄዳሉ ወይንም ይሸጡኛል የሚል ፍራቻ የለውም ስለዚህ አላለም ሙሉ በሙሉ ልቡ ሰጥቶ ይታገልለት የነበረ ነገር ነው እና ሁለተኛ ነገር ደግሞ በአካሄድ ላይም ሆነስቲ ነበረው ምክንያቱም አሁን ኮንግረስ ፓርቲን ብንወስድ የህንዶችን በጣም እንትን ነበር አሳታፊ ነበር የህንድን የህብረተሰብ የህብረተሰብ ስብጥር የሚያንጸባርቅ ነበር መሪዎች ውስጥ እነ ጂና ነበሩ ሙስሊሞች እነ ኔሮ ደግሞ ሂንዱዎች ነበሩ ምናምን እና አደረጃጀቱ ሁሉንም ክፍል የኔ ነው ብሎ እንዲወስደው የሚያደርግ ነበር በኢትዮጵያ ያለው እንግዲህ ስንመለከት በዚህ መልኩ ያለው ሁኔታ በጣም ደካማ ነው አንደኛ በተለይ ከዚህ ከቅንጅት እንቅስቃሴና በኋላ እንግዲህ ከደረሰው ሁኔታ ጋራ ስንመለከት በህዝቡ በተቃዋሚዎች ላይ ያለው እምነት በጣም የተኮላሸ ይመስለኛል ምክንያቱም አንደኛ እነዚህ ሰዎች መሪዎቹ እንዴት ነው ultimate የሆነውን price ለመክፈል ዝግጁ መሆናቸውን አላሳዩም ሰበይ ገቡ ከዛ በኋላ ከተወሰነ ጊዜ በኋላ ይቅርታ ጠይቀው ወጡና ያ ነገር በጊዜ ለጊዜው ህዝቡ አው ምንም አይደል ምናምን ቢልም ልብ ውስጥ ግን የተቀመጠ ነገር ይኖራል እንግዲያ ከዛ በኋላ ደግሞ እንግዲህ በሐይፍ ያምናቸው የነበሩ አንዳንድ ሰዎች ደግሞ እንግዲህ ክደዋል የሚል ያው ጭምጭምታ የተሰማበት ሁኔታ አለ እና እነዛ እነዛ ነገሮች በህዝቡ ላይ የሚያሳድረውን አሉታዊ ተጽዕኖ እንደዚህ በቀላሉ መገመት አይቻልም ምክንያቱም መሪ ጠንካራ ከሆነ ህዝቡም ለመከተል ዝግጁ ነው ግን መሪው የሚልፈሰፈስ ከሆነ ህዝብ ያን ያህል confidence የማይኖረው ከሆነ እንዴት ነው አላለም መስዋዕትነት ለመክፈል ያለው ዝግጁነት የተወሰነ ይሆናል ማለት እና ያ ያ ችግር አለ ሁለተኛ ነገር ደግሞ እንግዲህ የፓርቲዎቹን የስብጥር ስንመለከት ለምሳሌ ኮንግረስ ፓርቲ ኦሮሞ ኮንግረስ ብሎ ኦሮሞ ኮንግረስ ብሎ ስትመለከቱት መሪዎቹ ከአስሩ አስሩ ክርስቲያኖች ናቸው እና ከአስሩ አስሩ የሸዋ ኦሮሞዎች ናቸው ምን እንደ እንደዚህ እንደዚህ አድርገህ የምትሰጠው ፓርቲ የምትመሰርተው ፓርቲ ምንም አይነት legitimacy የለውም እና ይሄ እኛ ሀገር ምንድነው አሁን እዚህ አሁን ውጭ ሀገር ስትመለከቱ የ legitimacy የሚባለው ነገር በጣም በጣም በጣም በጣም important ነገር በጣም important ነገር ነው እና አንድ ነገር ደግሞ legitimate እንዲሆን የሚያስፈልጉ ስታንዳርዶች አሉ አዘ political party legitimate እንድትሆን አንተ representative መሆን አለበት representative ካለው አንተ የአንድ ክፍል ፓርቲ ነህ ማለት ነው አሁን እዚህ እንኳን ባለን በአውሮፓ ብንወስድ አብዛኛው ህዝብ ፈረንጅ ነው። አሁን ለምሳሌ ስዊድን ነው አብዛኛው ህዝብ ስዊድን ነው። ነገር ግን የተወሰነ percent ኡ የውጭ ሀገር ስለሆነ ያንዳንዱ ፓርቲ ውስጡ ያንን percent የሚያንጸባርቅ ያህል የውጭ ሀገር ሰው እንዲኖርበት ይፈልጋል እና ለምን ይሄ legitimacy ነው እና legitimacy በጣም በጣም ከፍተኛ ሚና አለው። ኢትዮጵያ ውስጥ ግን ያሉ ፓርቲዎች እንደዚህ ስለ legitimacy ብዙም አይጨነቁለትም። ስለማይጨነቁለትም ህዝቡም ደግሞ ለነሱ legitimacy አይሰጣቸውም ማለት ነው እና legitimate አለ እና አንድ ኦሮሞ ኮንግረስ ብሎ አብዛኛው ህዝብ ሙስሊም በሆነበት ኦሮሞ ህዝብ ውስጥ አንድም እንኳን ሙስሊም representative ሳያደርግ እንዴት አድርጎ ሌጊቲሚቲ ሊያገኝ ይችላል? እና ሌሎቹ ፓርቲዎች እንደዚሁ ናቸው። አላለም ህዝቡ እንዲያቅፋቸውና ህዝቡ የኔ ናቸው እንዲላቸው የሚያስፈልጉ ቅድመ ሁኔታዎችን ያላሟሉ ናቸው። ለዚህ ነው ሰውን ሞብላይዝ ማድረግ የማይችሉት ነው የምለው። እርጋታ የሚፈልግ ሩቅ ነው መንገዱ ስሜትን የሚነድ የሴቱን የወንዱ ከፍታ ቦታለው ገደላ ገደል ነው ወንዞች የሞሉበት ፈተና የበዛው ጉዞው ረጅም ነው የድል ጫፍ መድረሻው ጉዞው ረጅም ነው። እኔ ግን አንድ ጥያቄ ነው ያለኝ በተለይ ደግሞ ይህንን ሰላማዊ ትግልን በተመለከተ ከሀገራችን ተጨባጭ ሁኔታ ጋር እና በተለይ ከሙስሊሙ የመብት ጥያቄና የሰላማዊ መብትን የማስከበር ትግል ከዛ ጋር ተያይዞም አጠቃላይ በሰላማዊ ትግል ላይ ያሉ የህብረተሰብ ክፍሎች በተለይ አመራር ላይ ያሉ አካላት በተከታዮቹ ዘንድ የትግል ጽናት እንዲሰርጽና የጠና እንዲሆን ምን አይነት አካሄዶችን መኬድ አለባቸው ብለህ ታምናለህ? ቃል ኪዳን ገብተናል ኢስላምን ልንጠብቅ የአሚርን ትእዛዝ ተከትለን ልንዘቅ አሚር የታየውን አልታየንምና መታገስ ግድ ነው፣ አይቸኩልም ጀግና። ኢስላም ይከበራል ባለንባት ምድር ዳግም እንደገና